አልአዛን ትንሽ ባቡ አልአዛን ባቡ አልአዛን ስለ አዛን የምንነጋገርበት ነው። አዛን አዛን ማለት ወል ኢዕላን አንድን ነገር ማወጅ አዋጅ ማድረግ ማለት ነው። አዛን ማለት አዛን ዋጅቡን ቢልኪታቢ ወሱና ወልኢጅማዕ በቁርአንም አለ በሐዲስም አለ ኢጅማዕ አልሙስሊሚንም አለበት በአዛን ላይ አዛን በቁርአን ኢዛ ናደይቱም ለሶላቲ የሚል ቁርአን አለ። ጋናደይቱም ለሶላቲ ወደ ሶላት ጥሪ ስታደርጉ ይላል። ጥሪው አዛን ነው ማለት ነው። ነብዩ عليه الصلاة والسلام ለሶላት አዛን አድርጉላት ኢላን አድርጉ ብለዋል። ራሱንም ቀራው ነው ሐዲሱን ይሄ በእንትን በሙስሊሞች إجماع ደግሞ ለሶላት አዛን የለም ያለ እስካሁን ድረስ የለም። ለአምስት ወቅት ሶላት አዛን እንዳለ إجماع العلماء إجماع الأئمة إجماع المسلمين አለ። ሐታ ሺዓ ወራሱ አዛን አለ። በሁሉም ኢጅማዕ አለበት ማለት ነው። አዛን አዛን ኢዕላን አንድን ነገር አዋጅ ማለት በቁርአን አዛኑ ሚነላሂ ወረሱሊህ ይላል። ከአላህና ከመላክተኛው የመጣ ማስታወቂያ እንደ ማለት ነው። ጊዜው ደርሷል ወይንም ደግሞ ፈአዘነ ሙአዚኑን አየቱሃል ዒሉ እነኩም ለሳሪቁን አዘነ ማለት ማስታወቂያ ተናገረ ማለት ነው። አዘነ ከማ ማስታወቂያ መናገር ይሆናል። ወላኪን ሸርዓን ካየነው አዛን ማለት 15 አረፍተ ነገሮችን የያዘ مخصوص በሆኑ ቃላቶች ወይንም አረፍተ ነገሮች ጥሪ ማድረግ ማለት ነው። እነሱን እንመለከታለን። አዛን የሚለው አዛን ለሁ ታሪክ አዛን የራሱ የሆነ ያመጣጥ እንትን አለ። መጀመሪያ ሷሐቢዎች ሲያደርጉ የነበረው ዝም ብሎ ሰዓት ደረሰ አልደረሰም ምናምን እየተባለ ነበር የሚጠበቀው። ሰዓት ፀሐይ እያዩ የሆነ ነገር እያዩ ነበር። በዚህ ሰዓት ምን ተባለ? አይ የሆነ መጥሪያ ወይንም ምልክት መነገር አለበት የሚለው ነገር በሰሐቢዎች መካከል ነብዩ ሹራ ጠሩና አማከሯቸው። ምን አሉ? ሁሉም የራሱን ሐሳብ ሰጠ። ያ ረሱላህ አለ አንዱ ናቁስ እንጥቅም አላቸው። ናቁስ ማለት ከበሮ ማለት ነው። ከበሮ ነጋሪ ሲጎሰም ሰዓቱ ሲደርስ አላቸው። ነጋሪቱ ሲመታ ሲጎሰም ሶላት መድረሱን ሁሉም ያስታውሳልና አላቸው። አአ ላ ከበሮማ አንጠቀምም አሉ። ናቁስ የማን ነው? ተስተخدمه النصارى ነጻራዎችን ስለሚጠቀሙት ከበሮን አንጠቀም እነሱ ጋር ተሸጉ ይሆናል ሌላ አስተያየት መጣ አይ እሺ ቡቅ እንጠቀም አላቸው ነስተخدمው الቡቅ ጥሩምባ እንጠቀም አላቸው አንድ ሶላት ደርሷል ማለት ጥሩምባ ማለት ነው እንደዚህ ለዛን ሰዓት እና ምን አሉ አአ አልቡቅ ተስተخدمه اليهود አይሁዶች ይጠቀሙታል ለዲናቸው ለጧቁፋቸው ማለት ነው ቅዳሴ በሚያደርጉበት ሰዓት እሱም አይሆንም አሉ ሌላ መጣና እሺ እሳት ጭስ እንዲጨስ ይደረግ አላቸው። አአ ይህን የመጁሳዎች ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሁሉንም አልተቀበሉ። ለማንኛውም በዚሁ ተበተኑ። ምን እንበላሉ? አሶላቱ ጃሚዓ እያለ ቢላል በየሰፈሩ እየሄደ ጥሪ አድርግ ተባለ። እሺ ቢላል እየዞረ አሶላቱ ጃሚዓ አሶላቱ ጃሚዓ እያለ ሁሉንም ጥሪ ያደርግላቸው ነበረ ቢላል። ከዛም በኋላ ሁሉም ወደ ቤቱ ተበተነ። በተኙበት ሰዓት አብደላህ እብኑ ዘይድ የሚባለው ሰሐቢ በህልሙ የሆነ ነገር ያለ ተኝቶ ሳለ ይህ ሐሳብ ጭንቅላቱ ውስጥ እየተመላለሰ ነበር እና በህልሙ የሆነ ነገር አየ። ምን ረጁሉን መላኢካ ነው የመጣው በህልሙ ረጁሉን የጡፉ ሐውለሁ አኺዘን አናቁ ናቁስ ይዞ ከበሮ ነገር ይዞ የሆነ ሰው በህልሙ በሐሳቡ በህልሙ ተኝቶ እያለ ካጠገቡ ይዘዋወራል። አንተ ሰው አለ أتبيع هذا الناقوس? ይህንን ከበሮ ትሸጥልኛለህ አልኩት ይላል። በህልሙ ለምን ሊማዛ ማዛ ተፈአሉ ቢህ ምን ትሰራበታለህ? ለምን ትጠቀምበታለህ? አለ ቁልቱ ለሁ ለነስተخدمه لنداء الصلاه ወደ ሶላት ጥሪ ለማድረግ ልንጠቀመው ነው አልኩት። ወቃል አላ አድሉከ ኸይረን ሚን ዛሊክ ከዚህ የተሻለ ነገር እኔ ላስተምርህ አለ። እሺ አልኩት። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ኢላ ላኢላሃ ኢለላህ ከሚለው ድረስ ያሉትን አስራ አምስቱን እንትኖች አስተማረው በህልም ያችን ህልሙ ሲባንን ሩጦ ነብዩ ጋር መጣና ነገራቸው። ወላሂ ሀዲሄ ሩእያ ሐቅ ትክክለኛ ህልምን ያየሁት ወህዩ ጋር ማች አድርጓል። ወህዩን መጀመሪያ ነግሮን ነበር። እንደውም እነ ዑመርን በህልማቸው አይተው ነበር። ይሄን ብዙ ሰሃባን በህልሙ አይቶታል። ይሄን እና በዛ ነው አዛን የተጀመረ ኢንሻአላህ በሆኑት ማለት ነው። ተውሂድን ያዘለች ጥሪ አን አብደላህ ብን ዘይድ እብን አብድ ረቢ አብደላህ ብን ዘይድ አዛንን ያየው ሰውዬ ማን ነው ከተባለ አብደላህ ብን ዘይድ ብላችሁ ነው የምትመልሱ። አንሳርይን ከዝረጅን ዩከና አባ መሐመድ ይባላል። አባ መሐመድ አባ መሐመድ ይባላል። ማን አንተ ማን አቡ ሁዘይፋ አንተ ማን አሚን አቡ አዩብ አቡ ፈውዛን ሙከረም አታገባም አቡ ማለስ አቡ ያህያ እንደ እኔም አቡ ያህያ ነኝ። እሺ በቃ አቡ ያህያ ኮምፒውተር አቡ ያህያ አይደለም ይሁን በቃ እሺ ስንተውም አቡ ያህያ ነው አቡ ሰይድ ማሻአላህ አቡ አብዱላህ ብን ዘይድ እብን አብድ ረቢህ ረዲየላሁ ተዓላ አንሁ አንሷሪይ ነው ኸዝረጅይ ነው ዩከና አባ መሐመድ ይባላል። ሸሂድ አልዓቀባ አቀባ ላይ ተሳትፏል። ወበድርን በድርም ላይ ተሳትፏል። ወልመሻሪቅ ሁሉም ጦር አውድማዎች ላይ ተሳትፏል። አረል ኡሪየል አዛነት ነው በህልሙ አላህ ስለ አዛን እንድማር አድርጎታል። ሲሰነት ኡላ የመጀመሪያው ዓመት ምን ሂጅራ ነው። بعد ما بني المسجد النبوي የነብዩ አለይሂ ሰላቱ ወሰላም መስጊድ ከተገነባ በኋላ የመጀመሪያው ዓመተ ሂጅራ ነው አዛን የተጀመረው። ከዛም በፊት ወደ ሂጅራ ከመምጣታቸው በፊት ሶስት አመት ሶላት ተሰግዷል። ሶስት አመት ቀደም ብሎ ነው ሶላት ፈርድ የተደረገችው። የዛን ጊዜ ዝም ብለው ነበር፣ ወቅቱ ደርሷል ብለው ነበር የሚመጡ። የመጀመሪያው ዓመተ ሂጅራ ላይ ነው አዛን የተጀመረ። ይህ አዛኑን ያየ ሰሃቢ በሰላሳ ሁለተኛ ዓመተ ሂጅራ ወይንም በስልሳ አራተኛ በስልሳ አራተኛ አመቱ በሰላሳ ሁለት ዓመተ ሂጅራ በሞት ሽናለም ተለይቷል። ረዲየላሁ ተዓላ ቃል ጧፈ ቢ በእኔ ዙሪያ ዞረ ይለናል ታሪኩ ነው ከኋላ እንደነገርኳችሁ ሲይዙትና እዚህ ጋር አገናኙት። ቆረጥ አድርጎ ነው ያመጡት። ጧፈቲ በእኔ ዙሪያ ዞረ፣ وأنا እኔ ተኝቼ ሳለ በህልሜ ዞረ ይላል። ጧፈቲ በእኔ ዙሪያ ዞረ፣ وأنا ተኝቼ ሳለ رجل አንድ የሆነ ሰው ይላል መላኢካ። فقال እንዲህ አለኝ፣ تقول እንዲህ በል አለኝ። ግን ከዚህ በፊት የተለያየ process አልፏል አይደል? በህልም ሆኖ ناقوس ን ትሸጠዋለህ? ለምን ምን ትጠቀምበት? ሶላት ጥሪ ልናደርግበት? አይ ከዚህ የተሻለ ልንገርህ፣ እሺ አስተምረኝ ከዚህ የተሻለ ላስተምርህ? እሺ አስተምረኝ አልኩት። ተቃለ አይው እንዳለ ያስተምረው ተቁል እንድህ በላል አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር በል። ፈዘከረ አዛን አዛንን ነግሮናል። አዛንን ነገረኝ አስተማረ እያል ከዘከረ አዛን አዛንን ዘረዘረ። ቢተርቢዕ ተክቢር ተክቢሩን አራት ጊዜ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አዛን ላይ ማለት ነው። አራት ተክቢራዎች ናቸው ያሉት አዛን ላይ መጀመሪያ ቢገይሪ ተርጂዕን ያለ ተርጂዕ ተርጂዕ እዚህ ቦታ ላይ የለም። አባ መህዱራ ላይ ግን ተርጂዕ አለ። ተርጂዕ እንጠቀማለን አንጠቀምም፣ እንደፈለግ ሙአዚኑን ይሄን የሚመለከተው ተርጂዕ ማለት አሽሃዱ አን ላ ኢለላህ አሽሃዱ አን ላ ኢለላህ የሚለውን በድምፅ ቀስ ብሎ በውስጡ ካለ በኋላ ጮክ ብሎ እንደገና አሽሃዱ አን ላ ኢለላህ ብሎ ይጮሃል። በውስጥ ግን መጀመሪያ ካለ በኋላ ጩሁ እንደገና ይነገር። ተግባባናል። ተርጂዕ ማለት ይሄ ነው። ተርጂዕ ማለት ለማንኛውም አላሁ አክበር አላሁ አክበር አለና አራት ጊዜ ነው የነገረው። ሁለት ጊዜ ብቻ እንዳይመስላችሁ። فذكر الأذان أذانا زرزرة بتربيع التكبير تكبيرون أرست بمادري بغير ترجيع ያለ ተርጂዕ ነው ያለ ተርጂዕ ነው አብደላህ ብን ዘይዳየው ያለ ተርጂዕ ነው ተርጂዕ ማለት ምንድን ነው ያልኳቸው በውስጡ ማንም ሳይሰማው በውስጡ ካለ በኋላ አሽሃዱ አላ ኢላሃ ኢላላህ ብሎ ይጽዋል። ይሄ ነው ተርጂዕ ማለት በውስጥ በሚስጥር ያለውን ጮሆ መናገር መመለስ ይባላል። ተርጂዕ ቢገይሪ ተርጂዕ ነው ይሄ ይሄ ተርጂዕ የለበትም። የአባ ማህዙራ ተርጂዕ አለበት። ሁለቱም ሰው ስለሚሆን በተርጂዕም ይደረጋል፣ ሌላ ተርጂዕም ይደረግ ችግር የለም። አላህ አክበር ላይ የሆነ አንድ የሚደረግ ስህተት አለ። አላሁ አክባር ብሎ አክባር ብሎ ማለት ጀምስ አክባር አክባር ማለት ከበሮ ማለት ነው። እንደውም ሰውየው ማዕናውን አስቦበት ከሆነ ክፍረት ደረጃ ይደርሳል። አላህ አክባር አክባር አይባልም። አላሁ ወክበር አላሁ ወክበር ነያይዝ የተለያየ በጣም ብዙ ህሶች አሉ እዚህ ላይ ለማንኛውም አራት አላህ አክበር ይልና ቢገይሪ ተርጂዕ ነው። ወልኢቃማ ኢቃማን ሲያስተምር ኢቃማን ሲያስተምር ወልኢቃማ ኢቃማ ፉራዳ በነጠላ ነው በነጠላ ነው ኢላ ቀድ ቃመት ሶላቱ ቀድ ቃመት ሶላቱ ቀድ ቃመት ሶላቱ የሚለው ሲተር ሁለቱ ሁለት ነው የሚደረገው። ቀድ ቃመት ሶላት ቀድ ቃመት ሶላት ይባላል። በእርግጥ የመቆሚያዋ ሰዓት ደረሰ፣ በእርግጥ የመቆሚያዋ ሰዓት ደረሰ ስንል ሁለት ጊዜ ነው የሚባለው። ከዛ ውጭ ያለው ግን አንድ አንድ ነው አለ። ከዚህ በመነሳት አንድ የተባለ ነገር አለ። የሆነ ቦታ ወላሂ ሰሚዕቱል ኺላፍ ሲነቅሳል አውላ ሀዲህ መስአል አንድ አላህ አክበር ብሎ ለምን አንድ ብቻ አላህ አክበር ስላለ ሁለት አላህ አክበር በል ተብለው ወላሂ ኸላፍ ውስጥ ገብተዋል። አተዘከርሃ አላሁ አክበር አላሁ አክበር አሽሀዱ አን ላኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ብሎ ሊቀጥል ይችላል። አላሁ አክበር አሽሀዱ አን ላኢላሀ ኢለላህ ቢልም ይችላል። እንደውም ይሄን የሚያስታውሰን አንድ አላህ አክበር ብቻ ሌላ ቦታ ነው ሁለት አላህ አክበር እንዳለ የምናውቅ። ሁለቱም ደግሞ ሐዲስ ሀዲስ ነው። ዑለማዎች ሁለቱንም እንጠቀማለን ያሉ አዛን ላይ እንደዚህ መጥቷል። አላሁ አክበር አላሁ አክበር ሁለት ይሄም አለ ኢቃማ ላይ አላሁ አክበር አላሁ አክበር ሻሃዳ ላ ኢላሀ ኢላላህ ሻሃዳ አለ መሐመድ ረሱላህ ሀያ አለ ሰላ ሀያ አለ ፈላ አንዳንድ ነው አይደል ተክቢራው ግን ሁለት ነው እዚህ ሁለት የሚል የለም አንድ ነው የሚለው ወልኢቃመቱ ኢቃማ ፉራዳ በነጠላ ነው የሚባለው ኢላ ቀድ ኢቃመቲ ሶላት ያለው ሲቀር እሱ ግን ሁለት ነው ከዛ ውጭ ያለው ተክቢራውን አንድ ግን ለምን አንድ አደረግክ አይባልም ግን ሁለትም መጥቷል አላሁ አክበር አላሁ አክበር መጥቷል ግማሽ ዑለማዎች አንድ አላሁ አክበር ብቻ ይባል የሚሉት ምክንያቱም فرادى ነው ኢቃማ قد قامت الصلاة ያለው ሲቀር የሚለውን ያመጡልናል። ሌሎች ደግሞ አይ አላሁ አክበር አላሁ አክበር መባል አለበት። ለምን አንድ ተባለ ሲባሉ በአንድ ትንፋሽ ስለሚወጣ ሁለቱ ሁለቱ الله أكبر الله أكبر በአንድ ትንፋሽ ስለሚወጣ እንዳንዶር ተደርጎ ሊሆን ይችላል። فرادى የተባለው ኤክሰፕሽናል إلا قد الصلاة የተባለው እንጂ አለበለዚያ الله أكبر ሁለት ጊዜ ቢባል ኖሮ ወልኢቃመቱ ፉራዳ ኢላ ኢለ ተክቢረይን ወቀድ ቃመት ሶላት ብሎ ሁለቱን በኢስተክማል ያወጣው ነበር። ምን ለማንኛውም ለማንኛውም አላህ አክበር አንድ መሆኑን ይሄ ይጠቁመናል። አላህ አክበር አላህ አክበር እኛ እንደምናደርገው ደግሞ ሌላ ሐዲስ አለ። ችግር የለም ሁለቱንም ብናሰራ አንድ የሚደረግበት ቦታ ብትሄድ አትቃወም፣ ለአነሁ ታሪ ሁለት የሚያደርግም ሰው ቦታ ብትሄድ እንዳትቃወም፣ ለአነሁ ታሪ ሐዲሰይን ማለት ነው። ለሙ ኢብኑ ተይሚያ እስባት ስላለ ሁለቱንም ሐዲስ መጠቀም አለብን እንደዚህ አይነት ቦታ ላይ ነው። ሌላ ከተቃም ሰላት ምን አዛን ላይ ነው አላህ አክበር ኢቃም ላይ ብዙ የተለያየ ነገር አለ። የግብፅ አዛን አለ፣ የሳዑዲ ምን፣ የሺዓቶች ምን የተለያየ ነገር እናያለን። እሱ ገና እነግራችኋለሁ ብዙ ነገር አለ ኢንሻአላህ። አልይ ወልዩላህ የሚባልበትም አለ። ሻሃዱ አነ ሰይደና ረሱሉላህ ሰይደና የሚጨመርበትም አለ። እነዚህ ግን እንመለከታለን ኢንሻአላህ። አሁን እንትን እንዳትጨናነቁ ብዬ ነው። ቢተክቢረቲ ቢተርቢዕ ተክቢር ተክቢራውን አራት ጊዜ አላህ አላህ አክበር ቢገይሪ ተርጂዕን ያለ ተርጂዕ ወለቃመቱ ፉራዳ ኢቃማ ነጠላ ነው የሚደረገው። ኢላ ቀድቃመቱ ሰላት ቀድቃመቱ ሰባት ያለው ሲቀር ከዛ ውጭ ያለው ሁሉም ነጠላ ነው። አላህ አክበርም ጨምሮ ነው የምንለው በዚህ ሐል ቃል ፈለማ አስበሕቱ ልክ ሲነጋ ይለናል ይህ ሰው አብደላህ ብን ዘይድ አተይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣሁና ፈአክበርቱ ነገርኳቸው ፈቃል ነብዩ አሉኝ ምን አሉ እነሃ ይህች ህልም ለሩእያ ሐቅ እውነተኛና ትክክለኛ ህልም ነው ያየኋል። የሚገርም መናም ጥሩ ህልም ነው ያየኋሉ ነብዩ አለይሂ ሰላቱ ወሰላም። በምን ጥሩ ሆነ? በወህዩ ጋር ስለተስማማ ነው እንጂ አንድ ሸሪዓ ሲቋቋም በህልም አይቋቋም። ይህን ማወቅ አለብን። ሸሪዓ ሌላ ቦታ ላይ ሲነገር እከሌ በህልማቸው እንደዚህ ብለዋል፣ ምን ሰርተህ ነው አንድ ሺህ ጊዜ ሱብሃንአላህ ብዬ ነው ይህን ደረጃ ያገኘሁት ብለውኛል። አንድ ሺህ ጊዜ ተሽሪዕ አይደረግም በህልም በህልም ተሸሪዓ አይቋቋም በህልም አንድ ሰው በህልም የሆነ ሸሪዓ ይሄ ጃኢዝ ነው፣ ይሄ ሐራም ነው፣ ይሄ ሐላል ነው፣ ይሄ መእሙር ነው፣ ይሄ መንህይ ነው፣ በምንም አይነት መልኩ አይቋቋምም ወህይ ብቻ ነው የሚያቋቁመው። ግን የአብደላ እብኑ ዘይድን ህልም ነብዩ አለይሂ ሰላቱ ወሰላም እነሃ ለሩእያ ሀቅ ብለው ምስክርነት ስለሰጡለት ስለሰጡ ወህይ ነው። ለምን ነብዩ አለይሂ ሰላቱ ወሰላም ላ የንጢቁ አኒል ሀዋ ኢንሁ ኢላ ወህይ ይውሃ ስለሆነ ማለት ነው። ወህዩ ጋር ማች ስላደረገላቸው ነው ይህን ምስክርነት የሰጡት አልሐዲስ ሐዲሱ ታሪኩ ይቀጥላል አክረጀሁ አህመዱ ወአቡ ዳውድ ዘግበውታል ወሰሐቡ ትርሚዚ ወብኑ ሁዘይና አዳው ቢላሂ ተውፊቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ ጥያቄዎችን ነገ ኢንሻአላህ